እምነታችን የነብያት እምነት ነው እንል ዘንድ የቂን እንጨምር ዘንድ ከሱረቱል በቀራ ከሱረቱል በቀራ ከአያት ቁጥር 124 ከአያት ቁጥር 124 እስከ 132 ድረስ ያለውን ዲናችን هذا الدين آه، هو دين الأنبياء ينبيات دين هو دين الأولين والآخرين يمجمر أوتشم يمجر الله زند مقبول هنا دين إن الدين عند الله الإسلام إنه እምነት الله አላህ ዘንድ إن ኢነዲና complete code of life አልኢስላም ኢስላም ነው። ወወል ኢስቲስላሙ ሊላህ ኢስላም ማለት complete submission to the will of Allah ማለት ነው። አላህ ሆይ እንደ ፈቃዴ ሳይሆን እንደ ፈቃድህ እንደ ፍላጎትህ አንተ በሰጠኝ መመሪያ መሰረት ሙሉ ነው ደግሞ መመሪያ ጎዶሎ የለውም። ይሄ ነው ወዲኑ አደም وهو دين إدريس ونوح وهود وصالح وموسى وهكذا فالنبي صلى الله عليه وسلم يتدمدمو ينبيات سنسلت كل نبي يتتعرى ود إسلامنا راسا ለአላህ ማስረከብ፣ እንደሱ ፍቃድ መኖር፣ እሱ እርም ያደረጋቸውን ነገሮች መጠንቀቅ፣ የፈቀዳቸውንም መስራት፣ ያዘዛቸውን ነገሮች ተሽቀዳድሞ መተግበር ሀዛዋ አሁን ስለ ኢብራሂምና ስለ ኢስማኤል አለይሂ ሰላም ስለ ያዕቆብም አለይህ ሰላም አላህ የተናገረውን ቦታ ነው የቂን እንዲጨምርልን ነቢዩን እንኳ ሰለላሁ ዐለይሂ ወሰለም አንተቢዕ ሚለተ ኢብራሂም ሐኒፈን ከውሸት የራክ እውነትን የጨበጥክ ሆነ ሚለተ ኢብራሂም የኢብራሂምን መንገድ ተከተል ይላል وإذ ابتلى إبراهيم ربه بكلمات وإذ ابتلى بفتن جزي إبراهيم إبراهيم ربه جتو بفتن جزي بكلمات تزازازل بهنوك على توجه توحيد ناس ለህዝቦች ይህንን እምነት አድርስ። ግርሳ ግርዛትን በራስህ ላይ ፈጽም። ብትብቻ ስር ያለ እንደዚሁም በአፍረተ ገላ ዙሪያ ያለን ጸጉር አስወግድ። ሙሽሪኮች በአንተ ላይ በሚያደርሱት ፈተና ተሸናፊ አትሁን፣ ጸንተህ ቁም እና በመሳሰሉት ትዕዛዛት እኔ ለሰዎች መሪ አድራጊህ ነኝ፣ ኢማም አድራጊህ ነኝ አለ አላህ። መልካም ነገር አይደለም? የሰዎች መሪ መሆን ኢማም ሹመቱ ግን በማጭበርበር ያልመጣ በጦርነት ያልመጣ ረበል ዓለሚን የሾመው ሹመት ማለት ኢኒ ጃኢሉከ ሊናስ ኢማማ ትልቅ ነገር ነው። ይህን ሹመት ኢብራሂም ለራሳቸው ብቻ አልፈለጉም። ቃለ ወሚን ዙርየቲ ከኔ ትውልዶችም አድርግ ኢማምን ጌታዬ ሆይ በለው ጠየቁ። ቃለ ላ የናሉ አህዲ ዛሊሚን አህዲ የኔ ቃል ኪዳን በዳዮችን አይደርስም። ከኔ የሆነ ሹመት በዳይ ለሆኑ ህዝቦች፣ በደል ለሚያስፋፉ፣ ሰውን ለሚጨቁኑ አይደርስም አለ አላህ ከዛን ወኢዝ ጀዐልነል በይተ ቤቱንም ባደረግን ጊዜ አስታውስ መሳበተን ሊናስ ለሰዎች መመላለሻ አደረግነው ይላል። ኢብራሂም የገነቡትን በይተላሂ ልሐራም እነ አወለ በይትን ውድዐ ሊናስ ለለዚ ቢበከተ ለሰዎች በውስጡ አላህን ያመልኩ ዘንድ መጀመሪያ የተደረገላቸው ለለዚህ ቢበካ ያ በመካ ያለው ነው ይላል ጀለ ወዓላ። ወኢዝ ጀዐልና ልበይተ መሳበተ ሊናስ ቤቱንም ለሰዎች መመላለሻ ባደረግን ጊዜ አስታውስ። ወአምነን ጸጥታ የሚያገኙበት የማይረበሹበትን ቦታ ባደረግን ጊዜ ወተኪዙ ሚን መቃሚ ኢብራሂመ ሙሰላ ከኢብራሂምም መቆሚያ ቦታ መስገጃን አድርጉ ባልን ጊዜ አስታውስ ይላል። አሁንም ወደ ኢብራሂም መቃም ነው ተዙሮ እሱን ፊት ለፊት አድርጎ ነው ኢማሙ የሚቆመው። ወአሂድና ኢላ ኢብራሂመ ወደ ኢብራሂምም ትእዛዝን አስተላለፍን ወኢስማዒላ ወደ ልጁ ወደ ኢስማኤልም አንጠሂራ በይትያ ይሄን ቤቴን አጽዱ በማለት ልጣኢፊን በቤቱ ዙሪያ ለሚዞሩ ወልዓኪፊን እዛ ለሚቆሙ ወሩካዕ ሱጁድ አጎንባሾችና ሰጋጆች ለሆኑት ቤቱን አጽዱ ስለዚህ አንደኛ ካዕባን ማጽዳት ትልቅ ኢባዳ ነው። በዛ ቅያስ ደግሞ መስጅዶችን ማጽዳት፣ መስጅዶችን መጥረግ፣ ቆሻሻ ከመስጅዶች ማራቅ ኢባዳ ነው። ወይዝ ቃለ ኢብራሂሙ ኢብራሂምም ባለ ጊዜ አስታውስ፣ ረቢ ጌታዬ ሆይ የጅአል ሃዛ ይህንን ቤት ይህንን አገር አድርገው ሐረምን መካን ማለት ነው። በለደን አሚነን አማን የሆነ አገር አድርገው አሉ። የሚገርመው በኮሎኒያሊዝም ጊዜ ፉርሶችም ፋርሶችም አውሮፓውያንም ጀዚረተል አረብን colonize አላደረጉም። ከነርሱ ነጃሳ ስራ የጸዳ ነው የሆነው። ረቢ ጃል ሀዛ በለደን አሚነን አማን የሆነ አገር አድርገው وارزق أهله من الثمرات። ነዋሪዎቹንም ቤተሰቦቹንም ሚነ ሰመራቲ ከፍራፍሬዎች መግብ መን አመነ ሚንሁም ቢላህ ከነርሱ በአላህ ያመነን ወልየውም ልአኽር በመጨረሻው ቀንም ያመነን መግብ ጌታዬ ሆይ ብለው ዱዓ ሲያደርጉ ኢብራሂም አላህ ቃለ ወመን ከፈረ በእኔ የካደን ከሃዲ ግን ፈኡመቲዑሁ ቀሊለን ትንሽን ጊዜ አጣቅመዋለሁ ዱንያን ማለት ነው ثم ከዛ በኋላ ወደ አኺራ ሲሸጋገር አጠሩሁ አስገድደዋለሁ ኢላ አዛብ ናር ወደ እሳት ቅጣት አስገድደዋለሁ وبئس المصير መመለሻውም ከፋ ይላል ከዛን وإذ يرفع إبراهيم القواعد من البيت ወኢዝ የርፈዑ ከፍ ባደረገም ጊዜ አስታውስ ኢብራሂሙ ኢብራሂም አልቀዋዒደ ሚነል በይት ከቤቱ መሰረቱን ቀዋዒድ ቃዒዳ መሰረቱን ከፍ ባደረገ ጊዜ አስታውስ ወኢስማዒሉ ኢስማኤልም እንደዚሁ ረዳት ሆኖ ረበና ጌታችን ሆይ ተቀበል ሚና ከእኛ ተቀበል ይህን ስራችንን ኢነከ አንተ ሰሚዑል አሊሙ እነሆ አንተ ሰሚውና አዋቂው ነህና ረበና ጌታችን ወይ ወጃልና ሙስሊመይን ለከ ለአንተ የሰለም ታዛዦች አድርገን ወሚን ዙርየቲና ከትውልዶቻችንም ወሚን ዙርየቲና ዝች ላይ ትኩረት አድርጉ ወሚን ዙርየቲና ከትውልዶቻችንም ኡመተን ሙስሊመተን ለከ ለአንተ የሰለመች የታዘዘች ህዝብን አድርግ። ወአሪና መናሲከና የጸሎት ስነ ስርዓታችንን አሳየን አስተምረን። ወቱብ አለይና ባጠፋነው ደግሞ ታረቀን። ኢነከ አንተ ተዋቡ ረሒም እነሆ አንተ ተውበትን ተቀባይ ታራቂና አዛኝ ነህና አሉ። ረበና ጌታችን ሆይ ወበዓስ ፊህም በእነርሱ መካከል ቀስቅስ በነማ ወሚን ዙርየቲና ኡመተን ሙስሊመተን ለከ ባሉት ውስጥ ማለት ነው። በመካ ነዋሪዎች ይኸው አነ ዳዕወቱ አቢ ኢብራሂም የአባቴ የኢብራሂም የዱዓ ውጤት ነኝ እንዳሉት እንዲህ ብለው ዱዓ አደረጉ ኢብራሂም ኢስማኤል ወባዕስ ፊህም ረሱለን በእነርሱ መካከል መልእክተኛን ቀስቅስ ሚንሁም ከእነርሱ የሆነ በእነርሱ አንደበት የሚያናግራቸው በመካከላቸው ያደገ የትሉ አለይህም አያቲከ የአንተን አንቀጾች በእነርሱ ላይ የሚያነብ ሲሆን ወዩዓሊሙሁሙል ኪታበ ኪታብንም የሚያስተምራቸው ሲሆን ወልሕክመተ አንተ በልቡ ላይ ያሳደርከውንም ጥበብ የሚያስተምራቸው ሲሆን ቀስቅስ። ወዩዘኪህም እነርሱን ካሉበት የወንጀል አረንቋ የሚያወጣቸው የሚያጸዳቸው ሲሆን ኢነከ አንተ ለዐዚዙል ሐኪም እነሆ አንተ አሸናፊውና ጥበበኛው ነህ አሉ። ከዛን አላህ ምን አለ? ወመን የረገቡ ማን ነው ለመሆኑ የሚሸሽ አሚለት ሚለቲ ኢብራሂመ እንዲህ ካለው ከኢብራሂም መንገድ ከኢስላም ማለት ነው ማን ነው የሚሸሸው? ወመን የርገቡ አን ሚለቲ ኢብራሂመ ኢላ መን ሰፊሃ ነፍሰሁ ራሱን ያሞኘ ያቄለ ሰው ካልሆነ በስተቀር ወለቀድ እስጦፈይናሁ ፊ ዱንያ ኢብራሂምን በዱንያ በእርግጥ መረጥ ነው። ወኢነሁ ፊል አኺረቲ ለሚነ ሳሊሒን እሱም በወዲያኛው ዓለም በአኺራ ከደጋጎች ከደጋግ የአላህ ባሮች መካከል ነው። إذ قال له ربه أسلم። ጌታው ኢብራሂም ወይ ታዛዥ ሁን ስለም ሙስሊም ሁን ባለው ጊዜ قال አለ أسلمت لرب العالمين። ለዓለማቱ ጌታ ራሴን አስረከብኩ እንደሱ ፍቃድ ልኖር፣ እሱን ብቻ ላመልክ እንዲህ አሉ ኢብራሂም አለይሂ ሰላም። ወወሳ ቢሃ ኢብራሂሙ ይህችን እምነት እስልምናን ኢብራሂም አደራ አለ፣ በኑዛዜ መልኩ አስተላለፋት። በኒዬ ልጆቹን አደራ አለበት። ወያዕቁቡ ያዕቁብም እንደዚሁ እስራኤል የዩሱፍ አባት አለይህም ሰላም ያ በንያ ልጆች ሆይ ኢነላህ አስጠፋ ለኩም ዲን እነሆ አላህ ለእናንተ እምነትን መረጠ ፈላ ተሞቱነ ኢላ ወአንቱም ሙስሊሙን እናንተም ሙስሊሞች ሆናችሁ እንጂ አትሞቱ በማለት ተናዘዘ ይላል እና አሕበቴ ሀዘ ዲን ሁወ ዲኑ ልአንቢያ የነቢያት ዲን ነው። አላህ ነቢያትን የላከበት ዲን ነው። በመጀመሪያ ደረጃ አላህ ሙስሊሞች ስላደረገን አላህን ልናመሰግን ይገባል። አላሁመ ለከል ሐምዱ አላ ኒዕመት ልእስላም ወለከል ሐምዱ አንጀዐልተና ሙስሊሚን لك الحمد كما ينبغي لجلال وجهك وعظيم سلطانك يا حي يا قيوم هذا الجلال والإكرام أن أحبتي هذا الإسلام ይህንን الدين በተገቢው መልኩ وقو ይገባናል። ይህንን الدين አውቀን ለሌሎች ልናስተላልፍ፣ ሌሎችን ወደ እሱ ልንጋብዝ ይገባናል። አላህ ዲኑን በተገቢው መልኩ ከተረዱት ሰዎች አላህ ያደርገን እና ሁልጊዜ ይሄ ኒዕመተል ኢስላምን መርሳት የለብንም። ኢስላም ወንድሞችን እህቶችን ያፈራል። في ظل القرآن وفي ظل الحديث بقرآن تلا سر بحديث تلا سر يادك وطات يادك وطات انديت ملكام نو يمي هونك انديت يعلو ملكام وجهون علو ما شاء الله وهكذا إسلام سوني فعل زاري ምዕራቡ ዓለም ምዕራቡ ዓለም ወጣቶችን መቆጣጠር አልቻለም። fire age ነው። የትኩሳት ዘመን ላይ ነው ያለው። እስኪ ዘሎ ዘሎ ይበርዳል። ተውት ይፈንዳ። እንዲህ ነው። ምንም solution የለም። ሶሻሊዝም መጣ፣ አለፈ። ሶሻሊዝም አሉት፣ ካፒታሊዝም አሉት፣ ኮሚኒዝም አሉት። የትኛውም ዓለምን አስተዳድራለሁ ብሎ የተነሳ social system ስርዓተ ማህበር የሰውን ልጅ crisis ቀውስ ኢምፔሪያሊዝም አዎ ብዙ ism ism ሁሉ ተሰባስቦ የወጣቱን ችግር መፍታት አልቻለም። ኢስላም እነ ኡሳማ ኢብኑ ዘይድ በአስራ ስምንት ዓመታቸው የጦር መሪ ነው ያደረገው። የጦር መሪ በአስራ ስምንት ዓመቱ ሸሪዓን ጠንቅቆ የሚያውቅ የእስላምን ህግጋት የሚያውቅ የጦር መሪ በ18 ዓመት የየትኛው የአፍሪካ ወጣት ነው በ18 ዓመት የጦር መሪ ሊሆን የሚችል ኃላፊነት የሚሰማው ማለት ነው። ዝም ብሎ ምላጭ የሚስብ አይደለም፣ ሰው የሚገድል አይደለም፣ የጦርነትን ህግ የሚያውቅ ሀከዛ። በዚህ ኢስላም የመስጂድ አሰጋጆችን ኢማሞችን ያወጣል ኢስላም ምርጥ አባቶችን ያወጣል። ምርጥ እናቶችን ያወጣል። አደብ ያላቸው ልጆችን ያወጣል። የሚተሳሰቡ የሚተጋገዙ የሆኑ community ማህበረሰብ ይገነባል። ሀብታሞቻቸው ለድሆቻቸው ዘካ የሚሰጡትን አልፈውም صدقة تطوعا የሚያደርጉ በመስጂድ የሚገናኙ የሚጠያየቁ የሚተማመኑ የማይካካሉ የሚዋደዱ ወንድማማቾች እህታማቾች ያፈራል። አገር፣ ድንበር፣ ባህር የማይገታው international brotherhood ዓለም አቀፍ ወንድማማችነትን ይመሰርታል። ማዕዘመ ሀዘ ዲን! እንዴት ያለ ዲን ነው ይህ! እዚህ የዚህ ዲን አባል አላህ ስላደረገን አላህ ልናመሰግን ይገባል። በዚህ መልእክቴን በዚሁ ነው መቋጨው። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة يا ذا الجلال والإكرام يا حي يا قيوم اللهم لك الحمد بكل نعمة أنعمتها علينا اللهم زدنا ولا تنقصنا اللهم زدنا ولا تنقصنا اللهم بارك في أعمالنا وبارك في رزقنا وبارك في أولادنا اللهم أصلح شأننا كله يا ذا الجلال والإكرام اللهم وفقنا لما تحب وترضى وجنبنا عن كل ما تكره وتأبى اللهم قرب إلينا كل خير وأبعد عنا كل شر اللهم اجعلنا متحابين في فيك يا ذا الجلال والإكرام اللهم وفقنا لما تحب وترضى وجنبنا عن كل ما تكره وتأبى اللهم انصر دينك وجعلنا من ناصري دينك اللهم انصر دينك وجعلنا من ناصري دينك اللهم أرنا عمارة الدين وخراب دولة الكفار والمنافقين اللهم انصر المسلمين في مشارق الأرض ومغاربها اللهم انصر إخواننا المسجونين اللهم ألهمهم الصبر اللهم ثبتهم على الحق اللهم أهل اللهم ألهم أهليهم الصبر يا ذا الجلال والإكرام اللهم فك أسرانا وارحم موتانا يا ذا الجلال والإكرام اللهم اجمعنا في دار كرامتك في جناتك جنات النعيم اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله